ምዕራፍ 12 ሁሉም የጥናት ቡድኑ አባላት በተሰጠው ማሳሰቢያ መሰረት ከምሽቱ ሁለት ሰዓት ተኩል ላይ ደብረ ታቦር ከተማ ካረፍንበት ህብረት ሆቴል መሰብሰቢያ ክፍል ተገኝተዋል። በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያንና ገዳማት ለዘመናት ተጠብቀው በቆዩት ቅሪት የተፈጥሮ ደኖች ላይ ለምናደርገው ስነ ምህዳራዊ ጥናት ከተለያዩ ሀገሮችና ዩኒቨርሲቲዎች የጋበዝናቸው ልምድ ያላቸው ተመራማሪዎች ተገኝተዋል። የምርምር ፕሮጀክቱን የምናስተባብረው እኔና አሜሪካዊቷ ዶክተር ጃኔት ነን። የሎጂስቲክና ከሚመለከታቸው አካላት ህጋዊ ፍቃድ ማግኘታችንን በማረጋገጣችን የመስክ ስራችንን ለመጀመር የተግባር መርሃ ግብርና የስራ ድልድል ለማድረግ ነበር ውይይቱ የተዘጋጀው። ሁሉም ሰው መገኘቱን ካረጋገጠች በኋላ ቆፍጣናዋና ሰርታ የማይደክማት ዶክተር ጃኔት ሁሉንም ነገር የተዘጋጀ በመሆኑ በነገው ዕለት ከጠዋቱ አንድ ሰዓት ወደ መስክ የምንንቀሳቀስ መሆኑን ከገለጸች በኋላ ዝርዝር የተግባር ድልድል መስጠት ጀመረች። ኢትዮጵያ ውስጥ ከምንቆይባቸው ሁለት ሳምንታት ውስጥ 12 ቀናት በመስክ ስራ የምናሳልፍ ሲሆን በአስር አብያተ ክርስቲያንና ገዳማት ደኖች ውስጥ መረጃ መሰብሰብ ይኖርብናል አለች። በዚህ መሰረት አሜሪካዊው የጂኦግራፊና የጂአይኤስ ባለሙያ የሆነው ዶክተር ክርስቶፎል የደኖቹን የመሬት አቀማመጥ በጂፒኤስ በተወሰደውና በሳተላይት ከተነሳው ፎቶግራፍ ጋር በማመሳከር የደኑን ስፋት መለካትንና የዛፎችን የአይነትና የመጠን ስብጥር ለሚያጠናው ቡድን የአቅጣጫ ድጋፍ እንዲሰጥ እኔና የስነ ህይወት ባለሙያ የሆነችውና ከካናዳ የመጣችው ዶክተር ማግዳሊና በሶስት አቅጣጫ የሚዘረጉ የሀሳብ መስመሮችን በመከተል የእጽዋቱን አይነት ቁመትና ውፍረት እንዲሁም የደኑን የብቅለት ደረጃ ከሁለት ኢትዮጵያውያን የዩኒቨርሲቲ ተማሪዎች ጋር እንድናጠና ዶክተር ጃኔት ከሁለት አሜሪካውያን የድኅረ ምረቃ ተማሪዎች ጋር እኛ በምንመርጣቸው እናት ዛፎች አካባቢ የአፈር ናሙና መውሰድና ከተመረጡት ዛፎች የላይኛውና የመጨረሻው ቅርንጫፍ ላይ ቅጠል በመውሰድ ለንጥረ ነገር ዑደት ጥናት የሚሆኑ ናሙናዎችን መሰብሰብ አንጋፋው የደረት ተሳቢዎችና ነፍሳት ሳይንስ ሊቅ ፕሮፌሰር ሃሮልድ ደግሞ ከነ ዶክተር ጃኔት በኋላ አሁንም የእኛን መስመር ተከትለው የደኑን ጤንነት ለማወቅ ይቻል ዘንድ ጥቃቅን ነፍሳትን በተለይም የጉንዳኖችን ማንነትና ስርጭት እንዲያጠኑ ከአንድ የድኅረ ምረቃ ተማሪ ጋር ተመደቡ። በዚህ ምደባ መሠረት እያንዳንዳችን መያዝ ያለብንን መሳሪያዎች አዘጋጅተን እንድናድር ተስማምተን ወደ ማረፊያችን አመራን። በማግስቱ በሶስት ላንድ ክሩዘር መኪኖች ተሳፍረን ከደብረ ታቦር ከተማ ከጠዋቱ አንድ ሰዓት ላይ ተነስተን መጀመሪያ ለመስራት ወደ መረጥነው የቤተ ክርስቲያን ደን በእኛ አጠራር ሳይት 01 አመራን። በዕለቱ ማታ የተወያየንባቸውን የአሰራር ስልቶች በተግባር ከልሰን በፍጥነት ለመስራት ወደሚያስችለን ስልት ቀይረን በሚቀጥሉት ቀናት በቅልጥፍና መስራት ቀጠልን። ስራው አድካሚ ቢሆንም አሰልቺ ግን አልነበረም። ደን ውስጥ ሆነህ የምትሰራው ስራ በተፈጥሮ መመሰጥና መደነቅ ስለሚታገዝ ስራው አይሰለችም። በተለይ የኔና ዶክተር ማግዳሊና ስራ በኮምፓስና በጂፒኤስ ከቤተ ክርስቲያኑ ህንፃ በመነሳት ወደ ውጭ በሶስት አቅጣጫ የምናሰምረውን የሀሳብ መስመር ተከትለን ግራና ቀኝ ሁለት ሜትር ስፋት ውስጥ የሚገቡትን እጽዋቶች መለየትና መለካት ነው። የሐሳብ መስመሩ ቀጥታ መጠበቅ ስላለበት ለመተጣጠፍ ፕሮቶኮሉ አይፈቅድም። እሾህ የሞላበት ትብተባ፣ ቋጥኝ ወይም አፈር ወይም ገደል፣ አንዳንዴም የአስፈሪ እንስሳት መራቢያ ወይም መኖሪያ ሊያጋጥም ቢችልም በቀጥታ ከመጓዝ ማሸብረክ የጥናቱን ሳይንሳዊ ዋጋ ይቀንሰዋል። እናም ይህን ለመጠበቅ የምናደርገው ጥረት በተለይም የአጋም፣ የቆንጥር የቀጋና የጉመሮ እሾህ ልብሳችንን አልፎ አካላችንን ይሸነትረው ነበር። ዶክተር ማግዳሊና በጣም ወፍራም ሆና አጭር ናት። ያን ውፍረት ይዛ ተራራ ስትወጣና ስትወርድ በቁጥቋጦ ስር ስትንከባለል ማየት በጣም ያስደንቃል። ከዚህ በላይ በጣም ፍልቅልቅና ደስተኛ ናት። ከእርሷ ጋር መስራት በቃ መሳቅ ነው። ዛፎችን እንደ ሰው ታወራቸዋለች። በጣም ዘር የተሸከመ ትልቅ ዛፍ ስናገኝ hey big mama ትልቋ እናት እንዴት ነሽ ትልና ታክፈዋለች። የአበባ ሙላታቸው የበዛ እጽዋቶችን ስታይ ለተራክሞ መዘጋጀታቸውን ስለሚገልጽ ዩአር ሶ ቢዩቲፉል ጉድ ላክ ሌዲ ትላለች። የአንድ ቤተ ክርስቲያን ደን እጅግ ተራራማና ተዳፋታማ በሆነ ቦታ የበቀለ ስለነበር ዶክተር ማግዳሊና ሳታስበው ተንሸራታ ወደቀችና ረጅም ርቀት እንደ በርሜል እየተንከባለለች ወረደች። በቃ ትተርፋለች የሚል ግምት አልነበረንም። እየወደቅን እየተነሳን በፍጥነት ስንደርስ ቁጭ ብላ እየሳቀች አገኘናት። የእጆቿን ልብስ ሰብስባ የተጋጋጠውን ክንዷን እያሸች I love ecology አለች። እያንዳንዱን የጥናቱን ሂደት ወደ ቀልድ በፍጥነት ትቀይረዋለች። የእጽዋቱን አይነት ለመለየት የቅጠሉን ቅርጽና ከቅርንጫፉ ጋር የተያያዘበትን አወቃቀሩን እንዲሁም የቅርንጫፍ አዘረጋጉና ከግንዱ ጋር የተጣበቁበት መንገድ፣ የቅርፊቱ አይነትና ቅርፊቱ ሲቀረፈፍ የሚወጣው ፈሳሽ መልኩና ጠረኑ እጽዋቱን የየትኛው ወገን እንደሆነ ለመለየት ያስችላል። ከዚያም ቀጥታ ስሙን ለማግኘት ከቤተሰብ ወይም family እስከ መሰረተ ዝርያ ወይም genus ለመለየት ያስችላል። በመጨረሻም ቀጥታ የዝርያውን ስም በያዝነው ማመሳከሪያ መጽሐፍ እየታገስን እንደርስበታለን። በዚህ ካልተሳካ ወደ ቤተ መሰግር ወስዶ ለማመሳከር ናሙና እናዘጋጃለን። በዚህ መሰረት አንድ ትልቅ ዛፍ ለመለየት ባደረግነው መላምት እንዲህ አልኳት። ዛፉ ሆማ ወይም ኮማ ወይም ፕሩነስ አፍሪካና ከሆነ ቅርፊቱን ስቀርፈው የሰባ የአሳማ ስጋ መምሰል አለበት፣ ካልሆነ ሌላ ዛፍ ነው ማለት ነው አልኩና በሰንጢ ስቀረፋው እውነትም ስብ የተቀላቀለበት ትኩስ ስጋ ይመስላል። wow አለችና it looks like an American ass አለች። ሁላችንም መሬት ወድቀን እየተንፈራፈርን ሳቅን። በዚህ መልክ ዝርያቸው ከምድረገጽ ለመጥፋት የተቃረቡትን ጨምሮ በርካታ የሀገር በቀል እጽዋቶችን ማግኘት የመንፈስ ደስታ ይሰጣል። እነዚህ ሁሉ እጽዋቶች የኢትዮጵያ ቤተ ክርስቲያን ደኖች ባይኖሩ አገልግሎታቸውና ጥቅማቸው ይቅርና መኖራቸውም ሳይታወቅ እጣፈንታቸው ሙሉ በሙሉ ገጸ ምድር ላይ መጥፋት እንደነበር ለማወቅ አይቸግርም። አሁንም አንዳንዶቹ ሊጠፉ መቃረባቸውን ማሰብ ደግሞ በሌላ በኩል እረፍት ይነሳል። ለማንኛውም የስምንት አብያተ ክርስቲያናትንና ገዳማት ደኖችን ባቀድነው መሰረት አጥንተን እንደተለመደው ወደ ሳይት 09 ናይን የቤተ ክርስቲያን ደን አመራን። የቀሩት ሁለት ቀናት ብቻ ናቸው። ስለዚህ ስራችን በተያዘለት መርሃ ግብር እየተጓዘ ነበር። ዘጠነኛው የቤተ ክርስቲያን ደን ወይም ሳይት 09 ናይን ከደብረ ታቦር ከተማ በ78 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከአካባቢው ደርሰን ስሙን ጠይቀን ባረጋገጥነው መሰረት የምንፈልገው ቦታ መድረሳችንን አወቅን። ይህ የቤተ ክርስቲያን ደን በአንድ ትልቅ ተራራ ላይ የበቀለ ሲሆን ከርቀት ዓይንን ይማርካል። ከተራራው አናት ወረድ ብሎ የቤተ ክርስቲያኑ ጉልላት ሙሉ በሙሉ ከቆርቆሮ የተሰራው ጣራው ደግሞ ግማሹ የሚታይ ሲሆን ዙሪያውን ከተሸፈነበት እጽዋት ከተራራው ቅርጽ ጋር ተዳምሮ ልዩ ግርማን ተላብሷል። ደኑን ከቤተ ክርስቲያኑ ጉልላት ጋር በርቀት ሳየው ዝም ብሎ የሚያስፈራ ስሜት ተሰማኝ። በርካታ የአብያተ ክርስቲያንና ገዳማት ደኖችን የመጎብኘት እድል የነበረኝ ቢሆንም እንዲህ አይነት የፍርሃት ስሜት ሲሰማኝ ግን የመጀመሪያ ነው። ለመጀመሪያ ጊዜ የተሰማኝን ፍርሃቴን ግን ለባልደረቦቼ ማጋባት ስላልፈለግኩ እንደተለመደው እየተቀላለድን ወደ ደኑ ተጠጋን። ከረባዳው መሬት ስንደርስ እኛ በተጠጋንበት አቅጣጫ ደስ የሚል በሳር የተሸፈነ ሜዳ አለው። በተለምዶ ማርገጃ የሚባለው መሆኑ ነው። መኪኖቻችንን አንድ ጥግ አቁመን እንደተለመደው የፍቃድ ወረቀታችንን አሳይተንና ሕጋዊ መሆናችንን አሳውቀን ስራችንን ለመጀመር የቤተ ክርስቲያኑን አስተዳዳሪ አስጠራን። መልካም አጋጣሚ ሆኖልን አስተዳዳሪው በአቅራቢያው አውድማ ጥለው እህል እየወቁ ነበርና እንግዶች መምጣታቸውን ሲሰሙ የሥራ ልብሳቸውን እንደለበሱ ከተፋሉ። የእግዚአብሔር ሰላምታ ካቀረብኩና በመስቀላቸው ከተባረኩ በኋላ የቤተ ክርስቲያናችሁን ደን ለማጥናት ነው የመጣ ነው። ከመንግስትም ከሀገረ ስብከቱም የፍቃድ ደብዳቤ ይዘናል አልኩና ሁለቱን ደብዳቤዎች አውጥቼ ሰጠዋቸው። በእርጋታ ደብዳቤዎቹን ካነበቡ በኋላ ግራ በታጋባ ስሜት ምንድን ነው የምታጠኑት አሉን። የእጽዋቱን ዝርያ ያሉበትን ሁኔታ ችግርም ካለባቸው ለመለየትና ወደፊት ተጠብቀው እንዲቆዩ የሚያስፈልግ ነገር ካለም ለሚመለከተው አካል ሳይንሳዊ መፍትሄ ለመጠቆም ነው አልኩኝ። ነገሩስ ደህና ነው አሉና፣ ታዲያ እንዴት ነው የምታጠኑት? አሉ። ያው ፍቃድ ከሰጣችሁን ውስጥ ገብተን በሶስት አቅጣጫ እየተዘዋወርን ነው አልኳቸው። ጭራሽ የመረበሽ ስሜት አየውባቸው። እጽዋቱን ማወቅ ከሆነ እኛ እዚሁ ተወልደን ያደግ ነው እናም አንድ በአንድ እናውቃቸዋለን። እኛ እየነገርናችሁ ብትመዘግቡት አይሻልም? አሉ መላከ ሰላም። እንደሱ አይደለም ጥናቱ የሚካሄደው። ስማቸውን ብቻ ሳይሆን ሌላ ብዙ ተጨማሪ መረጃዎችንና ልኬታዎችን እንወስዳለን። አይዞት፣ እኔም ክርስቲያን ነኝ። ቅርስና ንዋያ ቅድሳት መጥፋት አስግቶት ከሆነ በቀን ነው የምንሰራው። ደግሞም ወደ ህንፃ ቤተ ክርስቲያኗ አንጠጋም። እርሶም አንድ አብሮን የሚሆን ወኪል ሊመድቡ ይችላሉ። እነዚህ አብረውኝ ያሉትም የማምናቸው የሳይንስ ሰዎች ናቸውና ስጋት አይግባውት ብዬ ለማረጋጋት ሞከርኩ። አይ በዚህ አይነት ጉዳይ እናንተን በመጠርጠር እንኳን አይደለም ብቻ አሉ። ለማንኛውም ደብዳቤ ስለያዛችሁ መተባበር ግዴታችን ነው አሉና በሉ አትቁሙ እንሂድ ብለው ሁላችንንም በመጋበዝ አይነት በእጃቸው ምልክት አሳይተው ወደ ቤተ ክርስቲያኑ አመሩ። መፈቀዱን ለስራ ባልደረቦቼ ነግሬ በፍጥነት የጥናት መሳሪያዎቻችንን በጀርባችን አዝለን ተከተልናቸው። ቀጥ ባለ ዳገት ግራና ቀኝ ቅርንጫፎቻቸው በገጠሙ እድሜ ጠገብ ዛፎች ስር በሚያልፍ መንገድ ለ15 ደቂቃ ያክል ተጉዘን ህንፃ ቤተ ክርስቲያኑ ካለበት ስፍራ ደረስን። ህንፃ ቤተ ክርስቲያኑ ለገጠር አካባቢ ትልቅ የሚባል ሲሆን በሲሚንቶ የተለሰነ ግድግዳና በድንጋይና በሲሚንቶ የተሰሩ ዙሪያውን የሚከቡ ደረጃዎች አሉት። ጣራው ከቆርቆሮ የተሰራና ዙሪያውን የሚንሿሹ ተንጠልጣይ ከቆርቆሮ የተሰሩ ጌጦች አሉት። በነፋስ ሲወዛወዙ ልዩ ሙዚቃዊ ቃና አላቸው። ጉልላቱ ከዛፎቹ ልቆ የሚታይ ሲሆን የሰጎን እንቁላል የሚመስሉ ጌጦች ጫፎቹ ላይ ያለበት ትልቅ መስቀል አለው። የበር መስኮቶቹ መቃንና ጉበን ከሰፋፊ የጽድ እንጨት የተሰሩ ነው። ተካፋቾቹ ግን ከብረት ተሰርተው ቀለም ተቀብተዋል። ከቤተ ክርስቲያኑ በስተ ሰሜን ምስራቅ በኩል በ50 ሜትር ርቀት ላይ ከጽድ የተሰራ ባለ አንድ ደርብ ጣራው ቆርቆሮ የሆነና በቆርቆሮ የተጋረደ በረንዳ ያለው ቤት አለ። በቤተ ክርስቲያኑና በደኑ መካከል አረንጓዴ ሳር የበቀለበት ሰፋ ያለ ሜዳ ሲኖር በደኑ በኩል በእድሜ ጠገብ የድንጋይ ካብ ዙሪያውን ተከቧል። ከቤተ ክርስቲያኑ ጥግ ሆኖ አሻግሮ ሲታይ ዙሪያውን እጅግ የሚያማምሩ እድሜ ጠገብ ግዙፍ የሀገር በቀል እጽዋት እንጂ ሌላ ነገር አይታይም። ወደ ላይ ደግሞ የጠራ የበጋ ሰማይ ብቻ። ዶክተር ክርስቶፎል በሳተላይት የተነሳውን የቤተ ክርስቲያኑን ደን ፎቶግራፍ ከመሬቱ አቀማመጥ ጋር ካገናዘበ በኋላ ከቤተ ክርስቲያኑ በመነሳት ወደ ውጭ የሚወጡትን የሀሳብ መስመሮች ለይቶልን ለመንቀሳቀስ ዝግጁ ስንሆን አብረውን ወደ ቆሙት አስተዳዳሪ ዞር አልኩና መላከ ሰላም አሁን እንግዲህ ከድንጋዩ ካብ በመነሳት በሶስት አቅጣጫ ተራ በተራ ወደ ውጭ እየተጓዝን ስራችንን እናከናውናለን አልኳቸው። ግራ በመጋባት ስሜቱ ነው በየት በየት በኩል ነው የምትሄዱት? አሉ። በስተ ሰሜን ዜሮ ዲግሪ፣ በስተ ደቡብ ምስራቅ 120 ዲግሪና በደቡብ ምዕራብ 240 ዲግሪ ባለው አቅጣጫ እንሄዳለን አልኩኝ በእጄ እያመለከትኳቸው። ደንገጥ ብለው በስተ ሰሜን ያለውን በእጃቸው ጭምር እያመለከቱ በዚያ በኩል ያለውን ብትተውትስ ልጄ አሉ። አይ የሳይንሱ መመሪያ ስለሚያስገድደን ማለቴ ሌላ ቦታም የሰራንበት ስለሆነ እዚህ መቀየር አንችልም። ምን ነው በዚያ በኩል ብንሄድ ችግር አለ እንዴ? አልኳቸው። አይ ችግር እንኳን የለም እንዲያው ቢቀረባችሁ ብዬ ነው አሉ እየተንተባተቡ። ብቻ ሁለ ነገራቸው በጣም የመደናገጥና ያለመመቸት ይመስላል። የሚገርመው እኔ ደግሞ ከውጭ የጀመረኝ የመረበሽ ስሜት ብሷል። መላከ ሰላም ጠንከር ያለ ተቃውሞ ባለማቅረባቸው ዝም ብለን ስራችንን ለመጀመር አሰብኩና ኬትን ጀምር አልኩ ወደ ዶክተር ክርስቶፎል ዞር ብዬ። ለመጣንበት አቅጣጫ የሚቀርበው 120 ዲግሪ ላይ የሚገኘው መስመር ስለሆነ እኔም በዚያው ወደ ውጭ ወጥቼ የደኑን ድንበርና ስፋቱን ለማየት እንድችል በዚህ አቅጣጫ ጀምሩ አለን። በዚሁ መሰረት ከዶክተር ማግዳሊና ጋር ኮምፓስና ጂፒኤሳችንን አስተካክለን ቡድናችንን ይዘን ስራችንን ጀመርን። ይህ መስመር ወደ 250 ሜትር አካባቢ የሚጠጋና ብዙ ቁጥቋጦና እሾህ የሌለው ስለሆነ እንደተለመድነው እየተቀላለድን በፍጥነት ጨርሰን እንደገና ወደ ቤተ ክርስቲያኑ ለመመለስ ቀጥ ያለ ደጋት ዳገት መውጣት ጀመርን። ከኛ በኋላ የሚሰሩት ሁለት ቡድኖች ስራቸውን እስኪጨርሱ ባለን ጊዜ ከቤተ ክርስቲያኑ ደርሰን በድንጋዩ ካብና በህንፃ ቤተ ክርስቲያኑ መካከል ካለው ለምለም ሳር ላይ ከድካማችን ለማረፍ በጀርባችን ጋደማልን። መላከ ሰላም ሀሳባቸውን እንደማንቀበል ሲረዱ ጊዜ ነው መሰል ወደ ስራቸው ሄደዋል። ቤተ ክርስቲያኑ አካባቢ አንድ ዕቃ ጠባቂ መነኩሴ ከዕቃ ቤቱ የምድር ቤት በረንዳ ላይ ቁጭ ብለው ከበሬና ላም ቀንድ ዋንጫ በእሳት እያጋሉ ይሰራሉ። ወደ እርሳቸው እጄ ሰላምታ ሰጥቻቸው በመስቀል ተባረኩና ለምን እንደመጣንና ምን እየሰራን እንደሆነ ገለጽኩላቸው። ማለፊያ ነው መምህሩ ነግረውኛል አሉና ወደ ስራቸው አቀረቀሩ። አንድ 15 ደቂቃ እረፍት እንዳደረግን ለዶክተር ክርስቶፎል በያዝነው የሬዲዮ መገናኛ ጠርተን ዜሮ ዲግሪ ልንሰራ እንደሆነ ነገር ነው። ዶክተር ክርስቶፎል ከቤተ ክርስቲያኑ በወሰደው የጂፒኤስ ንባብ በመነሳት ከውጭ በኩል በየት አቅጣጫ እንደምንወጣ ከደን ውጭ ቀድሞ ምልክት ያደርጋል። ይህም የተሰጠንን አቅጣጫ በትክክል ጠብቀን መውጣታችንን በኋላ ለማገናዘብ ነው። ምክንያቱም አንዳንድ ጊዜ ኮምፓስን በትክክል ካለማንበብ ጂፒኤስ ደግሞ ጥቅጥቅ ያለ ደን ውስጥ ሲገባ የሳተላይት ሽፋን ስለሚያጥረው ስህተት ሊፈጠር ይችላልና። በዚህ መሰረት ምልክት ማድረጉን ሲነግረን በዜሮ ዲግሪ ኮምፓስና ጂፒኤሳችንን አስተካክለን ስራ ጀመርን። አንድ 20 ሜትር እንደተጓዝን ከፍተኛ የሆነ የድካም ስሜትና የልቤ የመደንቀት ሁኔታ በጣም ያስጨንቀኝ ጀመር። አልፎ አልፎ ራሴን እንደማዞር አድርጎ ሚዛኔን ልስት እደርሳለሁ። ብቻ ምንም ምቾት የማይሰጥ ስራ ሆነብኝ። ክፋቱ ደግሞ መስመሩ በጣም ረዥም መሆኑ ነው። እጅግ አርካሚ 450 ሜትር ርቀት ያለው ጥቅጥቅ ያለን ደን ጨርሰን ወደ ዳር ስንወጣ ልክ በብርድ ልብስ ታፍነን ድንገት ታግለህ ስትገልጠው የሚሰማ አይነት ስሜት ተሰማኝና I feel dizzy የሚጫጫን ስሜት ይሰማኛል አልኳት ማግዳሊናን። ሚቱ ሜቢ ዊ አር ዱዊንግ ቱ ማች እኔም ምናልባት ብዙ ስለሰራን ይሆናል አለችና በቁሟ ዘፍ ብላ መሬት ላይ ተቀመጠች። I'm not sure አልኩና መሬት ላይ ሸርተት ብዬ ጋደም አልኩ። ዶክተር ማግዳሊና ወደ እኛ መጥቶ አቅጣጫችንን እንዲያረጋግጥልን ክርስቶፎልን በሬዲዮ ጠራችው። በአቅራቢያው ነበርና ወዲያው ከተፋለ። ቤት ነው የወጣችሁት አለን። የወጣንበትን መስመር ርቀት ለመለካትና እያንዳንዱ የምንመዘግበው እጽዋት የት እንደሚገኝ ለማመላከት የምንጠቀምበት ባለ 50 ሜትር ገመድ ከደን ውስጥ ወደ ውጭ ወደ ተዘረጋበት እያመለከትንህ ነው አለች ዶክተር ማግዳሊና። ሄዶ ሜትሩ ላይ ቆመና እርሱ ቀድሞ ምልክት ካደረገበት ቦታ ጋር አስተያየው። No way you guys deviate from the line way far፣ ሊሆን አይችልም፣ ከመስመሩ በጣም ርቃችኋል አለ። ምን ያክል ራቅን አልነው። እስከ አስር ዲግሪ ወደ ግራ ወይም ወደ ቀኝ ማዘንበል ጥቅጥቅ ባለ ደን ያለ ነገር ስለሆነ ብዙም ባለመደነቅ ወደ ሰሜን ምዕራብ በሰላሳ ዲግሪ ርቃችኋል፣ አረ እንዲያውም ታጥፋችኋል ማለት ይቀላል አለ በመገረም። ሊሆን አይችልም አለን በአንድ ላይ እንደተማከርን ሁሉ። አሁን ሆኗል፣ ኑና ተመልከቱ አለን። በፍጥነት ሂደን ጂፒኤሱ ላይ ቀጥታ ከሳተላይት የተነሳውን የደኑን ፎቶግራፍ ከቤተ ክርስቲያኑ አንጻር የወጣንበትንና መውጣት የነበረብንን አቅጣጫ ስሎ ሲያሳየን በጣም እንደተሳሳትን አመንን። ወዲያው በፍጥነት ከእኛ በኋላ ላሉት ሁለት ቡድኖች የተሳሳተ አቅጣጫ ስለመጣን ስራቸውን አቋርጠው ወደ ቤተ ክርስቲያኑ እንዲመለሱ ነገር ናቸው። በስንት መረበሽና ጭንቀት የሰራነውን ስራ እንደገና መድገም እንዳለብን ሳስብ ጭራሽ ተሸበርኩ። ለማንኛውም ሳይንስና ስህተት አብረው የሚኖሩ አንዱ ለአንዱ መወረድ ስለሆኑ እንደገና ለመስራት ሞራላችንን አነሳስተን ወደ ቤተ ክርስቲያኑ ዳገት መውጣት ጀመርን። አሁን ሰዓቱ ከቀኑ 8 ሰዓት ከ30 ሆኗል። ከቤተ ክርስቲያኑ ደርሰን ከቀሩት የቡድኑ አካላት ጋር ሁነን ኮምፓሳችንና ጂፒኤሱን ፈትሸን ምንም የተለየ ብልሽት ባይኖርም ሌላ ቀይረን እንደገና መነሻ ነጥባችንን ደጋግመን አይተን ዜሮ ዲግሪ ሰሜን አቅጣጫን ይዘን መስራት ቀጠልን። እውነት ለመናገር እኔና ዶክተር ማግዳሊናም ሆንን ሌሎች ረዳቶቻችን ደስ የማይል ስሜት ውስጥ እንዳለን ግልጽ ነበር። እኔ ዛፎቹን ስለካም ሆነ ስጽፍ እጆቼ ይንቀጠቀጣሉ። ምንድን ነው በደሜ ውስጥ የስኳር መጠን ተዛባ እንዴ ብዬ አሰብኩ። ይህኛው መስመር ደግሞ ከፍ ያለ ተዳፋት ያለው እንደሆነ ተረዳን። ስለዚህ መስመራችንን አሻሽለናል ብለን ተጽናናን። ልክ ከቀኑ 9 ሰዓት ከ40 ላይ ደኑን ጨርሰን ዳር ስንዘልቅ እፎ አልኩ። ለዶክተር ክርስቶፎል እንደተለመደው በሬዲዮ አሳወቅን። ዶክተር ክርስቶፎል ሸንቀጥ ያለ ለግላጋ ቁመት ያለውና ወርቃማ ሉጫ ጸጉር ከግንባሩ የተደፋ የ45 ዓመት ጎልማሳ ነው። ከፊቱ ሁሌም ፈገግታ የማይጠፋ ትሁትና ንግግሩ እጅግ የተረጋጋ ነው። እርሱ ራሱ የተዋጣለት የመልክዓ ምድር ሳይንቲስት ቢሆንም በዚህ የቡድን ስራ ውስጥ ራሱን እንደ አጋዥ እንጂ ዋና ተመራማሪ አድርጎ የማይቆጥር አብሮ ለመስራት የሚመች ሰው ነው። አሁን ከሞላ ጎደል በትክክል እንደመጣችሁ ተስፋ አደርጋለሁ አለና ጂፒኤሱን አውጥቶ ከሳተላይት ጋር ማገናኘትና ምስል ማገናዘብ ጀመረ። ትንሽ ቆይቶ ወደኛ የድመት አይን ቀለም ባላቸው የዋህኖቹ ትኩር ብሎ ተመለከተ። ዛሬ ምንድን ነው የነካችሁ አለን። አሁንም ተሳሳትን እንዴ አለች ዶክተር ማግዳሊና እጇን ከአፏ ላይ ጭና። እኔ ደግሞ እጭ ምን አይነት እዳ ነው በሚል ስሜት ማዶ ማዶ ማየት ጀመርኩ። አሁን በጣም ተሳስታችኋል። ጭራሽ ከቅድሙ በተቃራኒ በ35 ዲግሪ ወደ ሰሜን ምስራቅ ታጥፋችኋል አለና ለዶክተር ጃኔትና ለፕሮፌሰር ሃሮልድ እንዲያቆሙና ወደ ታች መጥተው እንድንነጋገር ጠራቸው። ኮተታቸውን ተሸክመው እያለከለኩ ከኛ ጋር እንደደረሱ ዶክተር ጃኔት በፈገግታ እናንተ ልጆች ዛሬ ምንድን የነካችሁ? አለች። ዶክተር ማግዳሊና ቀበል አድርጋ ኤውልሽ ጃኔት እንደተለመደው በጥራት እንደሰራ ላረጋግጥልሽ ወዳለሁ። ስገምት የሆነ የተለየ እንግዳ ነገር ያለ ይመስለኛል አለች በአግራሞት ደኑን እያመለከተች። እኔም ቀበል አድርጌ እኔ በኮምፓስ ማግዳሊና በጂፒኤስ ሁለታችንም ፊትና ኋላ ሁንን በተለየ ሁኔታ በተለይ ሁለተኛው ዙር ላይ በደንብ አቅጣጫችንን ደጋግመን እንዳረጋገጥን ነው ማስታውሰው አልኩ። ዶክተር ክርስቶፎል በተለመደው እርጋታው ሁለት ሰው በሁለት መሳሪያ ተጠቅሞ ይህን ያህል ስህተት ሊሰራ አይችልም። ለማንኛውም ስህተት ስንደጋግም ከምንውል የሰሩትን አንዱን መረጃ ወስደን ብንቀጥል የሚሻል ይመስለኛል አለ። ምንም አይነት የፕሮቶኮል መዛነፍና ጥቃቅን ስህተቶችንም ቢሆን እያወቀች መቀበል የማትፈቅደው ዶክተር ጃኔት ኮስተር ብላ እንደዚያ እንኳን አናደርግም። እኔ የሚመስለኝ ማግዳሊናና ሲሳይ ላለፉት ስምንት ቀናት በጫና ውስጥ በማሳለፋቸው ከድካም የመነጨ ይመስለኛል። እናም ለዛሬው እዚህ ላይ አቁመን ነገ በጧት ስህተታችንን አርመን እንቀጥላለን አለች። አንጋፋው ፕሮፌሰር ሃሮልድ እኔና ዶክተር ማግዳሊናን ግራና ቀኝ አቅፈው አይ ቲንክ ሳምበዲ ስፒሪቱ ቱ ማች ቢር ትላንት ብዙ ቢራ ተጠጥቷል ማለት ነው አሉ እየተሳሳቅን ወደ መኪናዎቻችን አመራን። የዕለቱ የከሸፈ መርሃ ግብራችን በእኔና በዶክተር ማግዳሊና መዛል ተመካኝቶ ወደ ማረፊያችን ተመለስን። እኔ ግን የሰጠነው ምክንያት አልተዋጠልኝም ነበርና መኪና ውስጥ ሁኜ ብዙ ሀሳብ ይመላለስብኝ ጀመር። ጠዋት ስራ ከመጀመራችን በፊት መላከ ሰላም በተለየ ሁኔታ ይህንን አቅጣጫ እንድንተወው ለዘብ ብለው በጭንቀት መጠየቃቸው ትዛለኝ። እኔና እርሳቸው የተነጋገርነውን ሌሎች የሥራ ባልደረቦቼ አልተጋሩትም። እኔም ክብደት ሰጥቼ አልተረጎምኩላቸውም ነበር። አሁንም ለእነርሱ ለማካፈል አልደፈርኩም። እስኪ ምን አለበት ምናልባት ነገ የሚታየውን ሊያልኩ ለምን ይህንን አቅጣጫ እንዳንጠቀም መላከ ሰላም ፈለጉ? ለምንድን ነው የመረበሽ ስሜት ያሳዩት? እንዴትስ እኛ ልንሳሳት ቻለን? ለምንድን ነው ባልተለመደ ሁኔታ ውስጤት ሲረበሽ የነበረው? የሚሉ ጥያቄዎች በመንገድም ማታ ላይም ሌሊትም በጣም ሲረብሹኝ አደሩ። በማግስቱ በጠዋት ተነስተን ወደ ቤተ ክርስቲያኑ አመራን። ትላንት መኪኖቹን ካቆምንበት ቦታ ስንደርስ ወርደን እንደተለመደው ኮተቻችንን ተሸክመን ወደ ቤተ ክርስቲያኑ ለመውጣት ከደኑ ጫፍ ስንደርስ መላከ ሰላም ከቤተ ክርስቲያኑ ቆይተው ሲወርዱ ተገናኘን። ሰላምታ ከሰጡንና በመስቀል እኔንና ሌሎቹን ኢትዮጵያውያንን ከባረኩ በኋላ አልጨረሳችሁም እንዴ አሉ ለዘብ ብለው። አይ ትንሽ ስራ ቀርታን ነው አልኳቸው ለማረጋጋት ብዬ። ትላንትና አትሂዱ ባልኳችሁ አቅጣጫ ሄዳችሁ አሉ። ካነሱትስ ብዬ አሁን አባታችን ምንም አማራጭ ስለሌለን ሞክረናል፣ እንዳሰብነው ግን አልተሳካልንም አልኳቸው። ምን ነው ምን ተፈጠረ አሉ ደንገጥ ብለው። የተፈጠረ ችግር እንኳን የለም ብቻ እንዳሰብነው አልሰራንም አልኩና መላከ ሰላም በዚያ በኩል እንዳንሄድ የፈለጉበት ምክንያት ምንድን ነው አልኳቸው። ሌሎቹ ፈንጠር ብለው ቆመዋል። ለቤተ ክርስቲያኗ ካህናትና መነኮሳት ከፍተኛ ክብር ስላላቸው እኔ ምልክት እስካልሰጠው ድረስ ራቅ ብለው በእርጋታ መጠበቅ የፕሮቶኮላችን አንዱ አካል ነው። መላከ ሰላም እንደመንተባተብ ብለው እረ ምንም ችግር የለም እንዲያው ለአንተም ለእንግዶችህም ጥሩ አይደለም ብዬ ነው እንጂ አሉና ለማንኛውም ህጋዊ ሰዎች በመሆናችሁና ሀገረ ስብከቱም ትእዛዝ ስላስተላለፈ ብዙ አናስቸግራችሁም፣ ቀልጠፍ ብላችሁ የምትፈልጉትን ፈጽሙ አሉ። ትንሽ ጠጋ አልኩና መላከ ሰላም፣ እርግጥ ህጋዊ ደብዳቤ ይዘናል፣ ግን የእርሶም መልካም ፍቃድ ወሳኝ ነውና ምናልባት እኛ የሳይንስ ሰዎች ነን የምናምነው በምናየውና በምንጨብጠው ነገር ስለሆነ የእርሶን ምክር እየጣሰ እንደሆነ ይሰማኛል። እንዲያው ችግር ይገጥመን ይሆን አልኳቸው። ፍርሃቴ አሁን መጠኑን እያለፈ እንደሆነ ስለተገነዘብኩ አይ እንግዶች ስለሆናችሁና ቀና አላማ ስለያዛችሁ ችግር እንኳን አይገጥማችሁም። ብቻ ብቻ ምን አልኳቸው። የመጣችሁበት ላይሳካላችሁ ይችላል ብዬ ነው እንጂ አሉና በሉ አትቁሙ ሂዱ ብለው በእጅ ምልክት ለሁሉም አሳዩ። ቅር እያለኝ ወደ ቤተ ክርስቲያኑ ለመውጣት ዳገቱን ተያያዝ ነው። ከቤተ ክርስቲያኑ ስንደርስ በፍጥነት ተሳለምኩና ወደ ዕቃ ጠባቂው መነኩሴ ሄድኩ። እንደምን አደሩ አባ አልኳቸው። እግዚአብሔር ይመስገን የኔ ልጅ እንደምን አደርክ ብለው መስቀላቸውን ዘረጉልኝ። ትልቅ የብራና መጽሐፍ ገልጠው እያነበቡ ነበር። ትላንትና የመጣነው ደኑን የምናጠናው ነን አልኳቸው። አዎ ለይቻለሁ። አልጨረሳችሁ ምን ነበር አሉ። ዛሬ እንጨርሳለን አልኳቸው። ደህና ነው በላትቁም አሉኝ። እሺ አባታችን ብዬ የእኛ በአካባቢው መኖር ምንም ጭንቀት እንዳልፈጠረባቸው ከእርጋታቸው በመረዳቴ እየገረመኝ ወደ ስራ ባልደረቦቼ ስመለስ የት እንደምንጀምር እየተነጋገሩ ደረስኩ። ዶክተር ክርስቶፎል ትናንትና 120 ዲግሪን ብቻ ስለሰራን በአዲስ መንፈስ በ240 ዲግሪ መስራት አለብን። እነ ሲሳይም መሳሪያዎቻቸውን ትክክል መሆናቸውን በዚያው ያረጋግጣሉ። ከዚያ ቀጥለን ወደዚህ አስቸጋሪ መስመር እንምጣ አለ በእጁ ዜሮ ዲግሪ ሰሜንን እያመለከተ። ሁላችንም ተስማምተን በ240 ዲግሪ አቅጣጫ ስራችንን ጀመርን። 380 ሜትር ርቀት ቀና የሆነ ስራ ሰርተን ደኑን ጨርሰን ገላጣው ስፍራ ላይ ደረስን። ይሄኛው መስመር በጣም ደስ ይላል። ወቅቱ እጽዋቱ ግማሹ ያበቡበት ግማሹ ያፈሩበት ስለሆነ መዓዛው ግሩም ነው። በርካታ አዳዲስ እጽዋት በማግኘታችንም ተደሰትን። ዶክተር ክርስቶፎል መጥቶ አቅጣጫችንን ካገናዘበ በኋላ በአምስት ዲግሪ ብቻ መዛነፉን ነግሮ ዛሬ በደንብ ሰራችሁ we are back አለ በድል ስሜት እጆቹን ወደ ላይ ዘርግቶ እያወዛወዘ። ይህንኑ ለዶክተር ጃኔትና ለፕሮፌሰር ሃሮልድ ቡድን በሬዲዮ ገልጸን ወደ አስቸጋሪው መስመር ለመሄድ እንደገና ዳገት መውጣት ጀመርን። ከቤተ ክርስቲያኑ ደርሰን ትንሽ አረፍ እረፍት ካደረግንና እነ ጃኔት መጨረሳቸውን ካረጋገጥን በኋላ ስራ ለመጀመር ወደ ድንጋዩ ካብ ተጠጋን። የድንጋዩን ካብ ዘለን በስተውጭ በኩል ቆመን ኮምፓሱንና ጂፒኤሱን አስተካከልን። ሁለቱ ኢትዮጵያውያን ረዳቶቻችን የደብረ ታቦር ዩኒቨርሲቲ የባዮሎጂ ሶስተኛ ዓመት ተማሪዎች ናቸው። አንደኛው መልካሙ ይባላል። ስምን መልአክ ያወጣዋል እንዲሉ ገጹ ያማረ አእምሮ ብሩ የሆነ ወጣት ነው። የእርሱ ስራ 50 ሜትር ርዝመት ያለውን ሜትር በምንሰጠው አቅጣጫ በመጎተት መስመር መፍጠር ነው። ሌላኛው ወጣት አዳሙ ይባላል። ዝምተኛ ግን ንቁ ወጣት ነው። የእርሱ ስራ ደግሞ የሜትሩን የመጀመሪያ ጫፍ ከመነሻ ነጥባችን ላይ ወጥሮ በመያዝ እስክንጨርስ ድረስ መጠበቅ ነው። በዚህ ሁኔታ አዳሙ ሜትሩን ከካቡ ጥግ ለግቶ ሲይዝ፣ መልካሙ ደግሞ በሰጠነው ዜሮ ዲግሪ አቅጣጫ ሜትሩን እየተረተረ ሄደ። እኔና ማግዳሊና እንደተለመደው እጽዋቱን መመገብና መለካት ያዝን። ወዲያው ግን እንደ ትላንቱ ልቤ ይሸበር ጀመር። ወደፊት በተራመድን ቁጥር ወደ ኋላ የሚገፋኝ ኃይል ያለ ይመስል አቅም ያንሰኝ ጀመር። የዛፎቹ ቁመት እየጨመረ እጅግ የሚከብድ ድባብ እየተፈጠረ እንደመጣ ይሰማኛል። ብቻ ስሜቴን ግን ማጋራት አልፈለግኩም። 50 ሜትሩን ጨርሰን እንደገና ወደፊት ለመዘርጋት አቅጣጫችንን ለማየት እኔ ኮምፓስ፣ ማግዳሊና ደግሞ ጂፒኤስ አወጣን። በመሃል መልካሙ በግምት ሜትሩን እየጎተተ ወረደ። ዶክተር ማግዳሊና ድንገት ኡፍ አለች በመበሳጨት መልክ ምን ነው አልኳት። የሳተላይት ሽፋን ጠፋ፣ ጂፒኤሱም አይመልስም አለች። ችግር የለም በኮምፓሱ እንጠቀማለን አልኩና ኮምፓሱን መዳፌ ላይ አድርጌ ለማየት ስሞክር የአቅጣጫ መልካቹ ቀስት ወይም መርፌ ግራ ቀኝ ይርገበገባል። ብዙ ጠበቅኩት። አሁንም ግራ ቀኝ ይዋልላል። በተለመደው ጊዜ የተያያዘበት ክንዴ ከረጋ ቀስቱ ግራና ቀኝ ተንቀሳቅሶ መጨረሻ አንድ ቦታ ላይ ይረጋል። በዚህ ጊዜ ግራና ቀኝ በመንቀሳቀስ ቀስቱን የሚፈለገውን የዲግሪውን ቁጥር ማገናኘት ነው። አሁን ግን ቀጥ ብዬ ቁሜም የኮምፓሱ ቀስት ግራና ቀኝ እየተወዛወዘ መርጋት አልቻለም። ምናልባት እጄ እየተንቀጠቀጠ ይሆናል አልኩና ለዶክተር ማግዳሊና ሰጠዋት። ትንሽ ቆይታ ይሄ ኮምፓስ ምንድን ነው የሆነው አለች። በጣም ይወዛወዛል፣ የሆነ ማግኔት እንደሚስበው አይነት አለች። እኔም እኮ እንደዚያ ሆኖብኝ ነው አልኳትና ኮምፓሱን ተቀብዬ እንደገና ስሞክር አሁንም ለውጥ የለም። በመሃሉ የፍርሃትና የአድናቆት በሚመስል ቃና ዶክተር ማግዳሊና ሲሳይ አለችኝ። አቤት ብዬ ፊቴን ወደ እርሷ ሳዞር ፊት ለፊት ወደ ታች እጇን ዘርግታ ኦ ማይ ጋድ አይ ቲንክ ዳትር ኢዝ ሙቪንግ፣ ኦ አምላኬ ያዛፍ ይንቀሳቀሳል አለች። yeah every tree moves with wind አሁን ማንኛውም ዛፍ በንፋስ ይንቀሳቀሳል አልኳት ለማቃለል ብዬ። እንደ እውነቱ ከሆነ እኔም በከፍተኛ ፍርሃት ውስጥ ነበርኩ። ኖ ኖ አይ ሚን ኢትስ ሙቪንግ ኖት ስዊንጊንግ። አይደለም አይደለም፣ መወዛወዝ ሳይሆን ይንቀሳቀሳል ነው ያልኩ አለች ኮስተር ብላ። ምን አልኩ። በእርግጥ አይቼዋለሁ። አንድ ጊዜ ወደ ግራ፣ ሌላ ጊዜ ወደ ቀኝ ከነስሩ እንደ ሰው ሲንቀሳቀስ አየሁት አለች አፏን ከፍታ በመገረም። ከዚህ አካባቢ በፍጥነት መውጣት አለብን አልኳት። I think so እኔም የማስበው እንደዚያ ነው አለች። ወዲያው በፍጥነት አዳሙን ሜትሩ እንዲጠቀልል ነገርኩትና እቃዎችን በቦርሳችን እየከተትን ሳለ መልካሙን ብፈልግ አጣሁት። እንዴ መልካሙ ወዴት ሄደ አልኩኝ። ወደ ታች እኮ ነው ሄደው አለኝ አዳሙ። ቶሎ በልና ወደ ቤተ ክርስቲያን ውጡ፣ እኔ ፈልጓለሁ አልኩና ወደ ታች መውረድ ጀመርኩ። መቼም የፍርሃቴ መጠን በአንድ ጊዜ እጥፍ ሆኗል። ትንሽ እንደሄድኩ ዙሪያውን ስቃኝ አጣሁት። ጮክ ብዬ እንዳልጣራ ፈራው። ካሁን አሁን መብረቅ ወረደብኝ ወይም ጦር ተሳካብኝ እያልኩ ዶክተር ማግዳሊና ሲንቀሳቀስ አየሁት ካለችው ሎል ከሚባለው ዛፍ ስር ደረስኩ። በቀስታ ወደ ዛፉ እየተጠጋው ሽምቅቅ ብዬ ዙሪያውን ቃኘሁት። ዙሪያውን ቃኝቼ ወደ ዛፉ ስጠጋ መልካሙ ከዛፉ ስር እግሩ መሬት ላይ ተዘርግቶ ከወገቡ ላይ ቀጥ ብሎ አንገቱን ወደ ጎን ዘንበል አድርጎ ተቀምጧል። አይኖቹ ተከርነዋል። የፈጣሪ አለ የሰው ሰው አስቀሰፍኩ አልኩና በርከክ ብዬ አንገቱን ቀና ሳደርገው ልክ ከእንቅልፉ እንደሚነቃ እንደ መባነን ብሎ ተስፈንጥሮ ተነስቶ ቆመ። ምንድን ነው የሆንከው መልካሙ አልኩት። እኔ እንጃ አለና ለማስታወስ ቀኝ እጁን ግንባሩ ላይ ያደረገ። ለማንኛውም ይህን አካባቢ እንልቀቅ አልኩትና በፍጥነት ወደ ላይ ወደ ቤተ ክርስቲያኑ ሄድን። አሁን አስታወስኩ ጋሽ ሲሳይ አለ እየተርበተበተ። ምንድን የሆንከው አልኩት። ሜትሩን እየጎተትኩ ያንን ትልቅ ዛፍ እንዳለፍኩ አንድ ረጅም ሽበት የወረራሳቸው መነኩሴ ከፊቴ ቆሙና ድንገት በያዙት ምርኩዝ ትከሻይን ሲነኩኝ ግንዱን ተደግፌ ሸርተት ብዬ እንደወደቅኩ አስታውሳለሁ አለኝ። እውነትክን ነው አልኩት። እንዴ እርግጠኛ ነኝ አለ እየተሸበረ። በልበቃ ዝንበል አልኩት ቀስ ብዬ። ከቤተ ክርስቲያኑ ስደርስ እነ ዶክተር ጃኔት ስራቸውን ጨርሰው ሲመጡ እኩል ሆነ። ዶክተር ጃኔት ፈገግ ብላ እንዴት ነው እስካሁን አልጀመራችሁም እንዴ አለች፣ ለማረፍ በጀርባ ያዘለችውን ሻንጣ እያወረደች። ባክሽ መስመር የሚሳካ አይደለም፣ በዚህ በኩል የተለየ ኃይልና ሚስጥር አለ አለች ዶክተር ማግዳሊና በድንጋጤ እጆቿን እያወራጨች። እንዴት አለች ዶክተር ጃኔት ኮስተር ብላ ኮምፓሱም ጂፒኤሱም አለመስራቱንና አንድ ትልቅ ዛፍ ከቦታ ቦታ ሲዘዋወር ማየቴን በመረዳቴ ችግር እንዳለ ተረድቻለሁ አለች። I don't believe this ይህን አላምንም አለች ዶክተር ጃኔት ፈገግ ብላ። አውቃለሁ እኔም ቢነገረኝ አላምንም ነበር፣ ግን የሆነ ሁሉ ሆኗል፣ በዚህ እርግጠኛ ነኝ አለች ዶክተር ማግዳሊና። ሞገደኛዋ ዶክተር ጃኔት ማረጋገጥ ፈልጋለሁ አለችና ብድግ አለች። እኔ ሁለተኛ አልሄድም፣ እናንተ መሄድ ትችላላችሁ አለች ዶክተር ማግዳሊና ኮስተር ብላ። ዶክተር ጃኔት ኮምፓስ ይዛ ለመሄድ ስትነሳ ፕሮፌሰር ሃልወርድና ተማሪዎቹም ተከተሉ። አማራጭ አልነበረኝም። እኔም እንደፈረደብኝ ተከተልኩ። እንደ እውነቱ ከሆነ በዚህ ሰዓት የምፈልገው በተቻለ ፍጥነት ቤተ ክርስቲያኑን ለቆ መውጣትና ከአካባቢው መራቅ ነበር። ተከታትለን ትንሽ እንደሄድን ኮምፓሱ የተርገበገበበት ቦታ ስንደርስ እዚህ ላይ ነው የተመለስነው አልኳት። መልካም አለችና ኮምፓሱን አውጥታ እያየች ቆየችና ይህ ሊሆን አይችልም አለች። ፕሮፌሰር ሃሮልድ ጠጋ ብለው ሲያዩ እኔም ተንጠራርቼ ሳይ ከቅድሙ በባሰ የኮምፓሱ ቀስት ዙሪያውን እንደ ሰዓት ሴኮንድ ቆጣሪ ይዞራል። the place is weird I think we better leave now። ይህ ቦታ ግራ የሚያጋባ ነው። አሁኑኑ ለቀን መሄድ ያለብን ይመስለኛል አሉ ፕሮፌሰር ሃሮልድ yeah we should leave now because tomorrow we have to fly to US። ልክ ነው፣ ነገ ወደ ሀገራችን መብረት ስላለብን አሁኑኑ ከዚሁ መውጣት ይገባናል አለች ዶክተር ጃኔት። ዶክተር ጃኔት በአንድ ጊዜ ከእኛ ላይ የሰፈረው የፍርሃት ስሜት ውስጧ እንደገባ ንግግሩ ያሳብቃል። እፎ ያልኩ ለራሴ ኮሽታ ሳናሰማ በሽንፈትና በፍርሃት ስሜት ቤተ ክርስቲያኑን ለቀን ቁልቁል በደን ውስጥ ባለው ዋናው መንገድ ወርደን ሜዳው ላይ መኪኖቻችንን ካቆምንበት ስንደርስ ዶክተር ክርስቶፎል በሬዲዮ ጠራ ነውና መጣ። የሆነውን ሁሉ ስንነግረው አፉን ከፍቶ በዝምታ ካዳመጠንና ከተገረመ በኋላ እንዲህ አይነት ሁኔታና ክስተት ሊፈጠር የሚችለው በሁለት ምክንያቶች ነው አለ። ሁላችንም ወደ እርሱ በንቃት ትኩረታችንን አደረግን። የመጀመሪያው በአካባቢው ከፍተኛ የብረት ማዕድን ክምችት ካለ የኮምፓሱን ቀስት ወይም መርፌ በከፍተኛ መግነጢሳዊ ኃይል በመሳብ ሊያሽከረክረው ወይም ሊያርገበግበው ይችላል። ሁለተኛው ደግሞ የዩራኒየም ክምችት ካለም ከመግነጢሳዊ ኃይል ውጭ የሆነ ጨረር በመልቀቅ ሊያዛባው ይችላል። ስለዚህ ጥሩ የምርምር ነጥብ ሊሆን ይችላል አለና በልበ ሙሉነት ገለጸ። እና አለች ዶክተር ማግዳሊና ወፍራም ወገቧን በሁለት እጆቿ ይዛ። እናማ ተመልሰን ሄደን የአፈር ናሙና እናምጣና የበለጠ እናጥ ነው አለ ዶክተር ክርስቶፎል በቅንነትና በጉጉት ዶክተር ማግዳሊና ኮስተር አለችና ማንኛችንም ከዚህ በኋላ ወደዚህ ደን መመለስ የለብንም። ለኮምፓሱ እሺ፣ የአንተ መላምት ትክክል ሊሆን ይችላል። እንዴት ዛፉ ይንቀሳቀሳል? አለች። ዛፉ ስለ መንቀሳቀሱ እንኳን እርግጠኛ መሆን አይቻልም። ምናልባት illusion ሊሆን ይችላል አለ ዶክተር ክርስቶፎል በተለመደ እርጋታው። ያን ጊዜ ዶክተር ማግዳሊና በንዴት አለች። በዚህ መሃል ፕሮፌሰር ሃሎድ ጣልቃ ገቡና በአጠቃላይ ቆይታችን አስር የቤተ ክርስቲያን ደን ለመስራት አቅደን ስምንት ሰርተናል። ይህም ሰማኒያ ከመቶ ነው። ሰፋ ያለ ስነ ምህዳር መሸፈን የሚያስችሉ ወካይ ቦታዎችን ማካተት ችለናል። ይህም ስራችን በጣም በቂና ውጤታማ እንደሆነ ያሳያል። በነገው ዕለት ወደ አዲስ አበባ ከዚያም ወደ አሜሪካ መመለስ ስለሚኖርብን ተጨማሪ ፈተና መጋፈጥ አያስፈልግም አሉና ቀጥለው በዚህ ስፍራ ያጋጠመን ጉዳይ ጥልቅ ምርምር የሚጠይቅና አስደናቂ ክስተት ነው። በሌላ ጊዜ በተረጋጋ መንፈስ ሲሳይ ተመልሶ መጥቶ የተለያዩ መላምቶችን አስቀምጦ ጉዳዩን በጽሞና ይመርምረው። በእኔ ግምት ሲሳይ ለዚህ ስራ ብቁ ነው። ድጋፍ ካስፈለገም ካለንበት ሁነን ልንደግፈው እንችላለን። ለአሁኑ ግን ስራችንን በብስጭት ሳይሆን በስኬት መንፈስ እንደምድመው አሉ። ሁላችንም ተስማማንና ወደ መኪኖቻችን አመራን። ይህ ከሆነ ከአንድ ዓመት ተኩል በኋላ ነበር ከፕሮፌሰር ሃሮልድ ጋር ፈረንሳይ ሞንት ፔሌር ሳገኛቸው ድጋሜ ቦታው ባለመሄዴና ባለማጥናቴ የወቀሳ ማዕት ያወረዱብኝ። ይህንን ሁሉ ለሺፈራው ነገርኩት። ሺፈራው በተመስጦ የነገርኩትን ታሪክ በአእምሮ ውስጥ እንደሚያብላላ ሆኖ በዝምታ ከቆየ በኋላ ይቅርታ አድርግልኝና እውነትም ወቀሳ ይገባሃል አለኝ ፈገግ ብሎ በወዳጅነት ገጽታ። እሺ ከዚያስ አለኝ አሁንም በጉጉት። እኔም የቀረበልኝን ቡና እየጠጣው በዝምታ አሻግሬ ሳይቆየሁና ትረካዬን ቀጠልኩ።